ተንቢሁን ሙሂም አሳሳቢ የሆነ ማሳሰቢያ ማለት ነው። ተንቢሁን ማሳሰቢያ ሙሂሙን እጅግ አንገብጋቢና አሳሳቢ የሆነ ማሳሰቢያ ለሙእሚናት ማለት ነው። ኢዛ ጠሁረትል ሐኢዱ አንድ ሐይደኛ ከሐይዷ ስትጸዳ አው ንፋሳኡ ወይ ንፋሳ ያለባቸው ሴቶች ሲጠሩ ሐይድ የሚባለው ጊዜውን ጠብቆ ወርሃዊ ፔረድ የሚባለው ነው። ንፋሳ የሚባለው ደግሞ በመውለድ የሚመጣው ደም ነው። ለአርባ ቀን ያክል ሊሆን ይችላል፣ ለሀያ ቀን ሊሆን ይችላል፣ ለአንድ ቀንም ሊሆን ይችላል፣ ለለሕዷም ሊሆን ይችላል። እንደ ልውላዳ ባዕደ ልውላዳ የሚመጣ የደም ፍሰት ደም መፍሰት ነው። የደም መፍሰት ነው ንፋሳ። ንፋሳ የሚባሉት ሴቶች ናቸው። ኢዛ ጠሁረት ልሓኢዱ አንድ ሀይደኛ ስትጠራ አው ንፋሳኡ ወይ ንፋሳ ያለባቸው ሴቶች ሲጠሩ ቀብረ ቀብለ ጉሩቢ ሸምሲ ፀሐይ ከመጥለቋ በፊት ሀይደኛዋም ከጸዳች ንፋሰኛዋም እንደዚሁ ከጸዳች ለዚመሃ ይወጅብባታል አንቱ ሶል ዙህረ ዙህርን ልትሰግድ ወልዓስረ ዓስርንም ልትሰግደው ምን ሀዘል የውም የዛሬውን ቀን ማለት ነው። የጠራችው ምን ሰዓት ነው? ኢዛ ጠሁረት ልሓኢዱ መዓ እክትላፍ ልዑለማእ ነው። الشيخ العثيمين لا يجب የለባትም የሚሉት የዛች የጠራችበትን ሰዓት ብቻ ነው የሚወጅብባት ነው የሚሉት። አስር ላይ ነው የጠራችው፣ አስር ብቻ ነው የሚወጅባት፣ ዙህር አይመጣም ነው ክርስቲያን ነው። እዛ ጠሁረትን ሐኢዱ አንድ ሀይደኛ ከጸዳች ከደማ አው ንፋሳ ያለባቸው በመውለድ ምክንያት በሚፈሳቸው ሴቶች ደማቸው ከጸዳ ከለቀቃቸው ቀብለ ጉሩብ ሸምሲ ፀሐይ ከመጥለቋ በፊት የሆነ ነገር ሊያመጣ ፈልጎ ነው። መግሪብም ላይ ይሁን ሻም ላይ ይሁን የትም ላይ ይሁን በሆነ ሰዓት ብቻ ትጠራለች። አራት ሰዓትም አምስት ሰዓትም ዘጠኝ ሰዓትም ሰባት ሰዓትም ልጠራ ትችላለች። ለማንኛውም ቀብለ ጉሩብ ሸምስ ፀሐይ ከመጥለቋ በፊት ቀደም ብላ ከጠራች ለዚማሃ ይወጅብባታል ይቺ ሴት አንተ ሶሊ ዙህረ ዙህርን ልትሰግድ ወልዓስረ ዓስርንም ልትሰግድ አንድ ላይ ማለት ነው። ሁለቱም ቀዳ ይወጅብባታል። እህቶቻችን በተለይ ትኩረት ዙህርንም ይወጅብባታል፣ ዓስርንም ይወጅብባታል። ሀዘል የውም የዚህን ዕለት ማለት ነው። የዛሬውን ቀን ዙህርም ዓስርንም ይወጅብባታል። የዛሬው ቀን የጠራችሁ ስንት ላይ ነው? አይ ልትጠልቅ ስትል ከመጥለቁ በፊት አይ ከመጥለቋ በፊት አይ ከመግባቷ በፊት ጠራች። ዙሁርም ይወጅባታል፣ አስርም ይወጅባታል። ለምን? ዙሁርና አስር በሰፈር ላይ በምትሆንበት ጊዜ በመንገድ ላይ በምትሆንበት ጊዜ አንድ ላይ መሰብሰባቸው አይቀርምና በጣም በተደራራቢ ይሰራል። መንገድ ላይ እያለህ ዙሁርን ወደ ትወስደዋለህ፣ ወደ አስር ይመጣል አይደል? ወይም ደግሞ በምሳ ሰዓት ረፍት የምታደርግ ከሆነ መንገደኛ ሆነ አስረን ወደ ዙሁር ታመጣውና ትሰግዳለህ። ተጓባናል። አንድ ጊዜ አስሩ ወደ ዙሁር ታመጣዋለህ ወይ ዙሁር ወደ አስር ትወስደዋለህ። እነዚህ ሁለት ጊዜያቶች አንድ ላይ በዑዝር ጊዜ በችግር ጊዜ አንድ ላይ ስለሚሆኑ አሁንም ይህች ሴት ፀሐይ ከመጥለቋ በፊት ከቀዳች ዙሁርም አስርም ይወጅባታል። ገባችሁ? አልገባችሁም? ግልጽ ነው ገብቶባችሁ ወመን ጠሁረት የጸዳች ምንሁማ ከሁለቱ ከሐይድም ይሁን ከኒፋሷ ከጸዳች አንድ ሴት قبل طلوع الفجر ፀሐይ ከመውጣቷ በፊት ቅድም ፀሐይ ከመጥለቁ በፊት ነው ومن طهرت ከጠራች منهما ከሁለቱ ከሐይድና ከኒፋስ ከጠራች ንፋስ ማለት የምንድን ነው? አርሐምከላህ ንፋስ ማለት የምንድን ነው? ከወሊድ በኋላ የሚመጣ ደም ነው። نفاسة يمثال حيض يمثاله دمو ورحوي جرد نو ومن طهر يقرأت منهما كحيض الناس نفاسة قبل طلوع الفجر فجر كموت آتو بسيط قبل طلوع الفجر جوه كمكدد بسيط كفجر بسيط قرأت لزيمها أن تصلي المغرب مغرب يوجب باتل والعشاء عشاء يوجب باتل من هذه الليلة يزار والدي هذا بس ፈጅር ከመውጣቱ ሱብሂ ከመድረሱ በፊት ጠራች። ከጠራች ዒሻ ብቻ አይደለም የሚወጅባት መግሪብም ይወጅባታል። ምክንያቱም መግሪብና ዒሻ አሁንም እንደዚሁ ይጠቃለላሉ። መግሪብ ወደ ዒሻ ይሄዳል፣ ዒሻ ወደ መግሪብ ይመጣል መንገድ ላይ ከሆነ። ስለዚህ በጡህርም ጊዜ ያው ነው። ከሀይዷ ስትጠራ ከፈጅር በፊት ከጠራች፣ ከኒፋሳም ስትጠራ ከመግሪ ከሱብሂ ከፈጅር በፊት ከጠራች ሁለት ወቅት ነው የሚወጅባት። ምን አንተ አልገባችሁም እንዴ? አላህ በጣም ቀላል ነገር እኮ ነው። እንደ ትልቅ ታይታለች። ከፈጅር በፊት ከጠራች ምንና ምን ይውዝባታል? ዒሻና መግሪብ ኢሻና መግሪብ ለምን እንደው ቢሆን ቢሆን መውጀብ ያለበት ማን ነው? ኢሻን እንጂ መግሪብ ምን አገባው? የተፈለገው ምንድነው? ሁለቱ በችግር ሰዓት ይሰበሰባሉ፣ ጀምዕ ይደረጋሉ። አልገባችሁም? እነሱ ናቸው። እነሱ እናንተ አልገባንም ካላችሁ ደግሞ ومن طهرت የጠራች منهما ከሀይድና ከኒፋሳ ሁለቱ አንድ ጊዜ አይገኝም። ሴትዮዋ ላይ ወይ ከሀይድ ወይ ከኒፋሳ የጠራች ቀብለ ጥሉዕ ፈጅሪ ፈጅር ከመውጣቱ በፊት ዶህ ከመቅደዱ በፊት ሱብሂ ከመግባቱ በፊት ከጠራች አንዲት ሴት لزمها ይወጅብባታል። አንተ ሶለል መግሪብ ወል ዒሻ ኢሻና መግሪብን መስገድ አለባት። ለምን ከሁለቱ ወቅቶች በአንዱ ወቅት ከጠራች አንድ ሴት የሚሰበሰቡ ከሆነ ከኋላ ያለውን ሶላት ይከፈለዋል። በቃ ባጭሩ ልንገራችሁ፣ ቀድሜ ውስጥ ላለና ፀሐይ ከመውጣቷ በፊት ሱብሂን ከሱብሂ በኋላ ፀሐይ ከመውጣቷ በፊት አንድ ሴት ብትጠራ ማንም ይወጅባል። ፀሐይ ከመውጣቱ በፊት ፀሐይ ከመግባቱ አይደለም፣ ፀሐይ ከመውጣቱ በፊት ብትጠራ ከሀይዷ ብትጠራ የሚወጅባት ጊዜ ቀባ ሶላት መስገድ የሚወጅባት የትኛውን ወቅት ነው? ሱብሄ ዒሻ መግሪብ ሱብሄ ብቻ ነው። ለምን ሱብሄ ወደ ዒሻም አትሄድም፣ ወደ ዙሁርም አትሄድም፣ ወደ ፊት ብቻዋን ራሷ ብቻ ናት የምትወጅባት ሱብሄ ፀሐይ ከመውጣቷ በፊት። እሺ ይህንን እንተውና ፈጅር ከመውጣቱ በፊት ያለውን ጊዜ ነው። ሱብሂ ከመድረሱ በፊት ፈጅር አልወጣም ገና እዛ መካከል ላይ ብትጠራ አንድ ሴት የሚወጅባት ወቅት የሚወጅባት ሶላት የትኛው ነው? ዒሻ ዒሻ ብቻ መግሪብ ለምን መጣ? ዒሻና መግሪብ ጀምዕ ይደራረጋሉና ነው። ጀምዕ ማለት ምንድን ነው? መግሪብ ወደ ዒሻ ይመጣል በችግር ጊዜ፣ ዒሻ ወደ መግሪብ ቀድሞ ይሄዳል። መንገድ ላይ ከሆንክ እኮ መንገደኛ ከሆንክ በቃ የሚመች መግሪብ ላይ ከሆነ ዒሻንም አምጥቼ በኢሻ ሰዓት ጊዜን ብቀጥል ይሻለኛል ትላለህ። ነጋዴ ሌሊት ነው ነጋዴ ከሆነ በቃ ጤና ሌሊት ትሄዳለህ። መግሪብ ላይ ከሆነ መኪናው በር ላይ የሚመጣው ዒሻንም መግሪብም እዚሁ በር ላይ ትሰግድና ትሄዳለህ። በኢሻ ሰዓት ብዙ ብቻ ይሆናል ማለት ነው። ይህ በሌላው እግር ስለሚሰባሰቡ አንድ ሴት በአንዱ ወቅት ተጠራች ሁለተኛው ወቅት ይወጅባታል። የግድ ደግሞ የምትጠራው በኋላኛው ወቅት ነው። የመጀመሪያውን ወቅት ታመጣዋለች ማለት ነው። ይኸው ሱብሄ ጎህ ከመቅደዱ በፊት ፈጅር ከመውጣቱ በፊት አንድ ሴት ተጠራች ከሀይድም ይሁን ከኒፋሳ መገይብም ይወጅባታል ዒሻን ደምሮ ማለት ነው። አሁንም አምጡት አሱር መጨረሻ ላይ አንድ ሴት ከጠራች አስር ብቻ ሳይሆን የሚወጅብባት ዙሁር የሚወጅብባታል። ለምን ዙሁርና አስር አንድ ላይ ይሆናሉና በችግር ጊዜ አሁን ችግር አይደለም፣ ሀይድ ነው፣ ኒፋቃ ነው። ግን እነዚህ ሁለት ወቅቶች ተደራራቢ ናቸው። በመቼ ጊዜ? መንገደኛ ስንሆን በሆነ ጊዜ። አልገባችሁም? እህቶቻችን ገብቷችኋል? ወመን ጠሁረት የጠራች ሚንሁማ ከሁለቱም ከሁለቱም ከሐይድም ይሁን ከንፋሳ ከጠራች አንዲት ሴት ቀብለ ጡሉዒል ፈጅሪ ፈጅር ከመውጣቱ በፊት ለዚመሃ ይወጅብባታል አንቱ ሶሊ አልመግሪበ መግሪብን ልትሰግድ ሲጀመር ወልዒሻ ኢሻን ምን ሀዲህ ሌላ የዚች ሌሊት ባለፈችን ማለት ነው። የሌላውን ጊዜ ታምጣ ማለት አይደለም። የጠራችበትን ጊዜ ልክ ፈጅር ከመውጣቱ በፊት ከጠራች ዒሻም ይወጅብባታል፣ መግሪብም ይወጅብባታል። መግሪብ የመጣው በተከታይነት ነው እንጂ በአስልነት አይደለም። ዒሻ ጊዜው ነው في حديث ማለት ነው ወይም في قول من العلماء በዑለማዎች ቀውል ከስድስት ሰዓት በኋላ ዒሻ አለ ይላሉ። ወላኪን المحدثون ከስድስት ሰዓት በኋላ ዒሻ የለም ነው የሚሉት። እዚህ መካከል ክፍት ሰዓት ነው። ልክ ፀሐይ ከወጣ ጀምሮ እስከ ስድስት ሰዓት ድረስ ምንም ነገር ከሱቢህም ከዙሁርም እንዳልሆነ ሁሉ ከስድስት ሰዓት በኋላ ያለው ከዒሻም አይደለም ከሱቢህም አይደለም ክፍት ሰዓት ነው ይላሉ። ነው يدل عليه الحديث حديث የሚጠቁመን ይሄንን ነው። ለጥንቃቄ ብለው ነው ያመጡት። ለጥንቃቄ ነው። ከፈጅር በፊት አንድ ሴት ተጸዳች፣ ከደሟ ተጠራች፣ ዒሻም ይወጅብባታል እ መግሪብም ይወጅብባታል። ገብታችኋል አይደል? አስር አስራ ሁለት ሰዓት አካባቢ በቃ ፀሐይ ልትገባ አካባቢ ብትጠራ አንድ ሴት ምን ይወጅብባታል? አስሩን እንደምንም ብላ አገኘችው። በቃ ግን እስከም ሻወር እስከምትወስድ እኮ ሊገባ ይችላል። ሻወር እስከምትወስድ ምን እስከምትል ምን እስከሚል ድረስ ሊሄድ ይችላል። እ እ አ አዎ አዎ ማሻአላ ጀዛከላሁ ኸይረን። ጥያቄው ምንድነው? ሙሳፊር ሆነን መንገደኛ ሆነን ጀምዕ ስናደርጋቸው በሁለት በሁለት ተረካ እናደርገው ይችላል አይደል? አዛን ታደርግና ኢቃማ አድርገህ ዙሁርን ሁለት ተረካ አትሰግዳለህ። ተነስተህ ኢቃማ አድርገህ አስርን ሁለት ተረካ አትሰግዳለህ። መንገደኛ ከሆነ እንደዚህ ማደራረግ ሁለት ነው የተግራራለን። አንደኛው ወደ አንድ ወቅት መሰብሰባችን ሁለተኛ ረካዓውም ሁለ ሁለት መሆኑ ይሄንን ነው የምናደርገው መንገደኛ ስንሆን አይደለም የኒፋሳዋን በዚሁ በሙፋሲር አካሄድ ካስገድ ነው ሁለት ሁለት ረካዓ አድርጋ ትሰግዳለች ነው የሚለው እውነቱን ነው ጥያቄው ሁለት ሁለት አና አካድርገው መሰብሰብ የሚባለውን ጀምዕ የሚባለውን ነገር ተያይዘው አንድ ላይ ስለሚሰገዱ አራት አራት ረካዓ ተሰግዳቸዋል ቀዷ ታወጣቸዋለች ማለት እንጂ ሁለ ሁለት ረካዓ ቁጥሩ አይቀንስላትም አንድ ላይ መሰብሰቡ በሌላ በዑዝር ጊዜ ስለሚሰባሰቡ በሀይድም ጊዜ እንደዚህ ይመጣሉ ማለት ነው። በቁጥር ግን አይቀንሱም። አልገባችሁም? አልገባችሁም? ለአነ ምክንያቱም ያው ምክንያቱም ነው የነገርኳችሁ። ለአነ ወቅት ሶላት ሳኒያ የሁለተኛዋ ጊዜ ሶላት የሁለተኛዋ ጊዜ ሶላት ወቅቱን ሊሶላት ኡላ ወቅቱን ጊዜና ሊሶላት ኡላ ለመጀመሪያው ሶላት ጊዜ ናት ያህል ዑዝር በዑዝር ጊዜ በዑዝር ጊዜ በምክንያት ጊዜ የራሷ ወቅቷ ነው ወቅቷ ነው ሶላት ዑለማ ናት ለምሳሌ ሱብሂ ልክ ፈጅር ከመውጣቱ በፊት ብትጠራ ሁለት ወቅት ይወጅብባታል አለ ማና ማለት መግሪብና ዒሻ ይሄ ወቅት ለመጀመሪያዋ ሶላት ጊዜዋ ነው ይሄ ወቅት ለማን ማለት ነው ለመግሪብ ወቅት ነው ለመግሪብ ራሱ ጊዜው ነው። መቼ ፊሃል ልዑዝር በሌላ ጊዜ አይደለም። በዑዝር ሰዓት ወቅቱ ነው፣ ራሱ ወቅቱ ነው። አሁን ሰዓት ራሱ ዙሁር ወቅት ነው። በመቼ በዑዝር ጊዜ መንገደኛ ከሆንክ የግድ ዙሁርን እስካሁን ድረስ መኪና ይዞ መጥቶ ከሆነ አሁን ስትወርድ ውዱን አድርገህ ዙሁርን ትሰግዳለህ፣ አሱርንም ትሰግዳለህ። ይሄ ወቅት የማን ወቅት ነው ማለት ነው? የአሱር ወቅት ነው። የማን ወቅት ነው? የዙሁርም ወቅት ነው፣ የአሱርም ወቅት ነው። ጊዜው ነው ማለት ነው። ስለዚህ ይደራረባሉ። የአንድ ላይ የመደራረብ ባህሪ ስላለ ነው። ሁለቱም ይወጅብባታል ያለው ግልጽ ነው። አይከብድም። እንደሚከብድ አልታክሱት ወመን ጠሁረት የጠራች ሴት ምንሁማ ሳይድና ከኒፋሳ ቀብለ ጡልዕ ልፈጅር ፈጅር ከመውጣቱ በፊት ለዚህ መሃ ይወጅብባታል። አንቱ ሰለል መግሪብ ወል ዒሻ ዒሻንም መግሪብንም ይወጅብባታል። ምን ሀዲህ ሌላ የዛሬዋን ሌሊት የሌላ ጊዜ ዒሻ ሁሉ ይመጣል ማለት አይደለም። ያሳለፈችው የዛሬ የጠራችበት አሪፍ እ እ አ እ እ አ ችግር የለም ባስተነግተው አፍሩ ጊዜ ለዚህኛው ለ የአፍሩ ሰዓት የዙሁርም ሰዓት ነው በኡዙር ጊዜ የሚለው አንድነት አብሮነት ጀምዕ መደረጉን ብቻ ነው ማሰብ ያለብን። ምክንያቱም እቺ ሴት እኮ ዛሬ መጥራቷን አላወቀችም፣ አታውቅም እኮ አፍር ከመውጣቱ በፊት ልጥራ፣ አፍር ከመግባት ገና እያለ ትጥራ፣ አታውቅ። ስለዚህ ንያ የሚያስፈልገው ነገር አይደለም። ዋናው አስላቸው በችግር ሰዓት ይሰባሰባሉ የሚለውን ነገር ነው የምንመለከተው። ተግባባን? በቃ ገባ። አዎ የሚያመልጥ ከሆነ ተይም ብታደርግ ይሻላል ይላሉ። ወመን ጦሁረት የጠራች ሚንሁማ ከሁለቱም ቀብለ ጡልዕል ፈጅር ሁለቱም እኮ መሰገዱ አይቀርም ኋላ ላይ አሁን ያልከው ጥያቄ ኋላ ላይ ሁለቱም ነው። ምክንያቱም ጡሁሩ የተገኘው አስር ከመውጣቱ በፊት ነው። ሶላቱን ግን የምትሰግደው ወይም ከእንትን በኋላ ነው። ሻወር እስከምትወስድና የሆነ ነገር እስከሚገኝ ድረስ በቃ እስከምትነሳሳ ድረስ ምን ሆነ መግሪብ ገባባት መግሪብ ቢገባም መግሪብ ብቻ ይወጅባታል አይደለም። ታጥባ አፍርም አለባት፣ ዙህርም አለባት፣ ራሱ መግሪብም አለባት። እንዳያልፍባት መግሪብን ትሰግዳለች። ከዛም በኋላ አስሯን ትሰግዳለች፣ ዙህሯን ትሰግዳለች። አስርን ጫፍ ላይ ስለጠራችበት ነው። ለምን ነብዩ አለይሂ ሰላቱ ወሰለም መን አድረከ ረካዓተን ሚነል ዐስሪ ከዐስር አንድ ረካዓ ያገኘ ሰው ቀብለ ጡሉ ቀብለ غروب الشمس ፀሐይ ከመጥለቋ በፊት አንድ ረካዓ ያገኘ ሰው ፈቀድ አድረከ አልዐስረ ዐስሩን አግኝቶታል ብለዋል በሐዲሳችን ነብዩ አለይሂ ሰላቱ ወሰላም። እንደዚሁ ነው ከሱብሂም መን አድረከ ረካዓተን ቀብለ አን ተጥሉዐ ሸምስ ፀሐይ ከመውጣቷ በፊት አንድ ረካዓ ያገኘ ሰው فقد أدرك الصبح ሱብሂን አግኝቶታል ብለዋል። አሁንም እንደዛው ነው። የሆነች time ካገኘች አንድ ረካዓ የምታገኝባት አንድ ሰጅዳ የምታገኝባት የሆነች ሰዓት ካገኘች አስሩ ይወጅባታል ሲደመር አፍር ጋር በዑዙር ሰዓት የሚደረበው ዛሬ ላይ ግን እሱ በዑዝር ወይንም መንገደኛ ስለሆነች አይደለም። እነዚህ ሁለት ወቅቶች ይሰባሰባሉና መቼ? በሌላ ጊዜ በዑዝር ሰዓት በችግር በመንገደኝነት ጊዜ ያንን ተጠቅመው ነው እዚህ አመጡ። ነገር ገባችሁ አይደል? ይሄ ግልጽ ከሆነላችሁ ከማ የቁሉ ባዕዱ ዑለማ ምን ይላሉ? ሼኹል ዑሰይሚንም ፈትዋ ሰጥተውበታል በዚህ የጠራችበትን ሰዓት ራሱ ብቻ ነው የሚወጅብባት እንጂ ገና በኡዝር ሰዓት ይደረባሉ። ይሄኛው ኡዝር ሌላ፣ መንገደኝነት ሌላ፣ አንድ ላይ አናመጣም። በቃ የጠራችበት አሱር ሰዓት ላይ ነው። አሱር ብቻ ነው ሶላት መስገድ ያለባት። ይህንን ያሉት እና ያሉት ለኢህቲያጡ ይዛለሁ ካለች ይዛለች። ይህንኛውንም ብትይዝ ምንም አይደለም። ፈትዋ ነው ፈትዋ ዑለማ አልገባችም። ወመን ጠሁረት ሚንሁማ ከሁለቱም የጠራች ቀብለ ጥሉዕ الفجر ፈጅር ከመውጣቱ በፊት ለዚመሃ ይወጅብባታል አንቱ ሶለል መግሪበ መግሪብን መስገድ ወልዒሻ ኢሻአን ምን هذه الليله የዚች ሌሊት ለምን ለምን ዒሻስ እሺ ወቅቱ ነው የጠራችበት ወቅት ነው እንበል መግሪብ የሚባለው ምን አገባው አስር መጨረሻ ላይ ቀርታለች አስሩ ጀብባት የጠራች ሆነ ዙሁር ምን አገባው ከተባለ መልስ ይሄ ነው لأن وقت الصلاة الثانية የሁለተኛዋ ጊዜ የዒሻ ወቅት የአሱር ወቅት ወቅቱን ሊሶላት ልዑላ የኢሻም ለመግሪብ ለመጀመሪያው ወቅት የዓስርም ለመጀመሪያው ለዙሁር ጊዜ ነው። መቼ ያህል ዑዝር በችግር ሰዓት ጊዜ ነው። ዓስር የማን ጊዜ ነው? የዙሁር ጊዜ ነው። መቼ ያህል ዑዝር ዒሻ የመግሪብ ጊዜ ነው። መቼ ያህል ዑዝር ያህል ዑዝር ማለት ምን ማለት ነው? በችግር ሰዓት ማለት በችግር ጊዜ ማለት ምን ማለት ነው? ችግር ምንድነው? ሐለል ዑዝር የተባለው እንደማ ነኩኑ ሙሳፊሪን በቃ ይሄ ገብቷችኋል። ይቀጥል ገብቷችኋል። እህቶቻችን ያልገባችሁ ካለ እንድደግሞ እናንተ እንዲገባችሁ ነው የምንቀረው እንጀራል ገብቷችኋል። እሺ قال شيخ الإسلام ابن تيمية رحمه الله في الفتاوى ሸኹል እስላም እብን ተይሚያ ምን ይላሉ? في الفتاوى ያቸው ላይ 22ኛው volume 434ኛው ገጽ ላይ في مجموع الفتاوى የሚባለው ኪታባቸው ላይ እንዲህ ይላሉ። ولهذا ለዚህም ነው ይላሉ እብን ተይሚያ ምን ይላሉ? ولهذا ለዚህም كان ነበሩ جمهور العلماء አብዛኛው ሊቃውንት አብዛኛው ዑለማ ነበረ ከማሊክን ወሻፍዒ ከማሊክ ማሊክን ይመስል ወሻፍዒ ወአህመድ ሻፍዒይንና አህመድን ይመስል إذا طهورت الحائض إلى النبي صلى الله عليه وسلم أبو حنيفة كان يذكره إذا طهورت الحائض عند هيدا قد في آخر النهار اتقالي ما تقرش علي قد أرج أترى هولة ساعة كابية أترى بقى أهل السكبا كابية لي قد آخر النهار اتقالي ما تقرش صلة الظهر والعصر جميعا ظهر عصر ولستون ما تقالي تسجد أشوالي صلة الظهر والعصر جميعا عصر في قرش بس عسل هنا ዙሁር ደግሞ ምን አገባው የሚለው ጥያቄ ውስጣችሁ ይመጣል ወይዛ ጠሁረት ከጠራች ፊአኺር ሌሊ እለሊቱ መጨረሻ ፈጅር ሊወጣ አካባቢ ላይ ብትጠራ አንድ ሴት ሶለት المغرب والعشاء መግሪብንም ዒሻንም ትሰግዳለች ጀሚዓን ሁለቱንም ትሰግዳቸዋለች እሺ ይሄን ዒሻ ጊዜው ነው እንበል መግሪብ ምን አገባው መግሪብ ምን አገባው ዘመን ሁለቱም በችግር ጊዜ ይሰባሰባሉና መግሪብ ወደ ኢሻ ይሄድና ዒሻ ጊዜ ይሆናልና መቼ በሌላ በሰፈር ጊዜ አሁንም በሀይድ ሰዓት እንደዚህ ሆኖ የምናየው እያሉ ነው። እሺ ከማኑ ቂለ እንደተወሰደው እንደተነገረው ዛሊክ ይህ ሐሳብ ይህ አሁን የቀራ ነው ከብኑ ተይሚያ የመጣው እንደተወሰደው አን አብዱራህማን ብን ዐውፍ ከአብዱራህማን ብን ዐውፍ ከሰሐቢዩ ጀሊል እንደተወሰደው ወአቢ ሁረይራ ከአባ ሁረይራ ወብኒ አባስ ከብን አባስም እንደተወሰደው እንደተነገረው ለአነ ልወቅተ ምክንያቱም ጊዜው ሙሽተረኩን የጋራ ነውና የጋራ ነውና ጊዜው በይነ ሶላተይኒ በሁለቱ ሶላቶች መካከል ሲሐልል ዑድሪ በችግር ሰዓት የጋራ ነውና ጊዜው ጊዜው የጋራ ነውና ሲሐልል ዑድሪ በችግር ጊዜ فإذا طهرت ከጠራች አንድ ሴት ፊአኺሪ ነሃር በቀኑ መጨረሻ ላይ ከጠራች ተወቅ ፈወቅቱ ዙር የዙሁር ሰዓት باق እስካሁን በህይወት እንዳለ ነው። فتصليها ትሰግዳታለች ዙሁርን قبل العصر አስርን ከመስገዷ በፊት ግልጽ ነው ما ይሄ አልገባችሁም? ራሱን ነው የደገመው። وإذا طهرت ከጠራች ፊአኺሪ ሌሊ ሌሊቱ መጨረሻ ላይ فوقت المغرب የመግሪብ ጊዜ باق አሁንም በህይወት አለ። ፊ ሐሊል በችግር ጊዜ ዛሬ ላይ የእሷን አትመለከተው የእኛን እንዳታየው የኛ ያልፈናል። መግሪብ ካለፈ ከጊዜው ካለፈ አልፏል። እዚህ እያለን ማለት ነው አልፏል። في حال العذر ግን አያልፍም። في حال العذر በችግር ጊዜ መንገደኛ ስንሆን የዒሳ ወቅት የመግሪብም ነው፣ የዓስር ወቅት የዙሁርም ነው። ሲሃለል ዑዝር በችግር ጊዜ በችግር ጊዜ አንድ ላይ የሚደራረቡ ሶላቶችን ሀይተኛ መጨረሻው ጊዜ ላይ ስትቀራ ከኋላ ተደራቢውን ማንጥፋ ቀባ ታወጣለች። ያ ማለት ነው። ግልጽ ነው። አባ ሁረይራም ከእብኑ አባስም ከአብዱራህማን ብኑ አውፍም ተይዟል። لأن الوقت ምክንያቱም ይህ ጊዜ አሁን ያየነው ጊዜ የዒሻ መጨረሻ የዓስር መጨረሻ የምንላቸው እነዚህ ሁለት ጊዜያቶች ሙሽተረኩም በይነ ሶላተይን በሁለት ሶላቶች የጋራ እንትን ናቸው ማለት ነው። የጋራ ጊዜ ናቸው። በይነ ሶላተይን በሁለቱ ሶላቶች መካከል ሲያለ ዑድር በችግር ጊዜ ፈኢዛ ጦሁረት ከጠራች ፊአኺር ነሃር ቀኑ መጨረሻ አካባቢ ላይ ከጠራች ወቅቱ ዙህሪ የዙህር ጊዜ ባቂን እስካሁን እንዳለ ነው። ስለዚህ ምን ታድርግ? ፈትሰሊሃ ዙህርንም ሰግድ ዙህርን ትስገዳት ቀብለ አልዓስር አስርን ከመስገዷ በፊት ተግባባናል። አስር ላይ አንድ ረካዓ የሚያስገድ ብቻ ሲቀር ብትጠራ ማና ማንን ነው መስገድ አለባት? አስርንም ዙሁርንም አራት አራት ሁለት ሁለት አታደርግ። ለምን? ይሄ የጠራችበት ጊዜ የማን ጊዜ ነው? የአስርም የዝሁርም ነው። ወቅተም ሙሽተረክ ነው በይነ ሶላተይን በሁለት ሶላቶች መካከል የጋራ ጊዜ ነውና መቼ ሲሃለል ዑድር ላይ ችግር ሰዓት ዛሬ ላይ ያንን እናመጣዋለን ማለት ነው። ቃይዳ በሚሰራ ሰዓት ነው አዎ አሁን ምን አለ መሰላችሁ በእንትን ሰዓት በቃ ጊዜው ሊያልፍ የተወሰነ ረካ ብቻ ነው የሚያሰግደው፣ ወይ አራት ረካ ወይ ሶስት ረካ የሚያሰግድ ሊሆን ይችላል። በዛን ጊዜ አንገብጋቢው ማንን እንሰግዳለን? አስርን ነው የምንሰግደው። ያንኛው ቀባ ይሆናል። እስከዛ ድረስ ግን ለምን አዘገየ ነው? አደጋ ነው። አንተ በቃ ወይ መኪና ይቆምልኛል እያልክ ከስምንት ረካ በታች የሚያሰግድ ወይንም ከአራት ረካ በታች የሚያሰግድ ጊዜ እንደዚህ እስከሚጨናነቅ ድረስ ማዘግየት የለብንም። አፍሩን እስከምትሰግድ ወይ ዙሁርን እስከምትሰግድ አፍር የሚያመልጥብህ ሰዓት ድረስ ለምን አዘገየ? ያ ሌላ ነገር ነው። እዛ ወንበሩ ላይ ያለ አ በቃ አልደርስም ይሄ ነገር ወርጄ ዙሁርንም አፍሩንም መስገድ አልችልም ካልክ እዛ ወንበሩ ላይ ትሰግዳለህ። ቀድመህ ማለት ነው። ጊዜ እንደዚህ ማዘግየት የለብንም። ሌላ ጊዜ ስናደርገው ማለት ነው። ሙሳፊር ሆነ ወኢዛ ጠሁረት ከጠራች ፊ አኺሪና ላይ ለሌሊቱ መጨረሻ ላይ ከጠራች فوقت المغرب የመግሪብ ጊዜ ባቂን አሁንም በህይወት አለ ሲሃል ልዑድር በችግር ጊዜ ዛሬው ላይ አይደለም በችግር ጊዜ በህይወት አለ ባቂን በችግር ጊዜ ያንን ነው አምጥታችሁ እዚህ የምታወዳድሩ አሁንማ እኩል ያልፍ ነው ፈቱሰሊሃ ትሰግዳታለች መግሪብን ቀብለ ልዕሻ ከኢሻ በፊት ትሰግዳታለች ኢንተሃ እዚህ ያልቃል እዚህ ይጠናቀቃል የኢብኑ ተይሚያ ንግግር በዚህ ዙሪያ ማለት ነው ተግባባል ሌላ ምንድን ነው ያልኳቸው አስር መጨረሻ አካባቢ ላይ ምንድን ነው የጠየቁት? ሱብሂ ሊያልፍ ፀሐይ ልትወጣ ትንሽ ሲቀር አንድ ሴት ስትጠራ ከሐይዷ ማና ማንም ትሰግዳለች። ሱብሂንና ሱብሂን፣ መግሪብን፣ ዒሻ ይህን ብቻ እሺ ሱብሄ አስሩን ታምጣ ምን ልላልኳችሁ? ፀሐይ ሊወጣ አካባቢ ብትቀራ ማንን ነው የምትሰግደው? መስገድ የሚወጅብባት ማንን ነው? እስኪ የሚቃወም ለዚህ መልስ እንስጥ። ሁላችሁም በአንድ ጊዜ ሰው ይሳሳታል ነው ተብትናችሁ ቋሽ ማሻአላ ሱብሂ ሊወጣ አካባቢ ከጠራች አንድ ሴት ማንን ብቻ ነው የሚሰግደው? ሱብሂ ብቻ ነው ቀዳ ያለባት። ለምን ብትባሉ ምንድን ነው መልሳችሁ? አላህ አለም ከማንም ጋር ሱብሂ አትደረብም፣ ጀማዓ አትደረግም። ወደ ዒሻም አትመጣም፣ ዒሻን እንዳትወስድ ወደ ዙሁርም አትሄድም፣ ዙሁር እንዳትሄድ። ስለዚህ ብቻዋን ራሷ ተሰነቀባ ነው። እነዛኛዎቹ እኮ የወሰድናቸው ለምንድን ነው? ሁለቱ ምን ስለሚደራረጉ ነው ብለናል። ወቅት አልአኺሩ የመጨረሻው ጊዜ አሱር ለዙሁር፣ ዒሻ ለመግሪብ ወቅት ነው። ወቅት ሙሽተረክ ነው በይነ ሶላቴ ገብቷችኋል። ወአማ ኢዛ ደኸለ አለይሃ ወአማ ኢዛ ደኸለ ከገባ ዐለይሃ በዚች ሴት ላይ ወቅቱ ሶላትን የሶላት ጊዜ ከደረሰ ثم حاضر ሀይድ ካየች አው ነፊሰት ወይ ንፋሳ ቢመጣባት ወለደች እንበል ቀብለ አን ቱሰሊ ከመስገዷ በፊት ልክ ለዙሁር እየተዘጋጀች እየመጣች መንገድ ላይ ሀይድ መጣ። የአይነት ክስተት አለ አጋጣሚ ለሶላት እየተዘጋጀች እያለ ከመስገዷ በፊት ሀይድ መጣባት። ወአማ ኢዛ ደኸለ ዐለይሃ ከገባ ወቅቱ ሶላት የሶላት ጊዜ ገባ እና ثم حاضر ሀይድ አየች ይችላል ልጅቱ አው ነፊሰት ወይ ንፋሳ መጣ ቀብለ አን ቱሰሊ ከመስገዷ በፊት ፈልቀውሉ ራጅህ አመዛኙ ንግግር አመዛኙና ደሊል ያለው ንግግር አነሁ ይህች ሴት ላይ ያልዘሙሃ አይወጅብባትም ቀባኡ ቲልከ ሶላት ይችን ሶላት ቀባ ማውጣት አይወጅብባትም አለቲ አድረከት ያገኘቻትን አወለ ወቅቲያ የመጀመሪያዋን ጊዜዋን ያገኘቻትን ሶላት አይወጅብባትም ثم حضت او نفست قبل ان تصليها ግን ثم حاضت ሀይድ ያየች أو نفست ወይ ንፋስ ያየች ይባል قبل أن تصليها ከመስገዷ በፊት ሀይድና ንፋሳ ያቋረጣትን ጊዜ ቀዷ ታወጣለች አይባል ደግሞ አላህ አረብያው መጀመሪያ ስሙ ለዙሁር እየተዘጋጀች ልትመጣ ሰባት ሰዓት ላይ ነው ጀማዓ የሚሰገደው መስጊድ እሄዳለሁ ብላ ውዷን አድርጋ ስትመጣ ሀይድ መጣ አሁን ምን ጥያቄ ይነሳባታል አንቺ ለዛ እየተዘጋጀች ነው እንጂ እስካሁን አዛን ከተደረገ ቆይቷል። ለምን እስካሁን አትሰግድም ነበረ? ስለዚህ ሲቃው እቺ ሶላት ቀባዩ ድብሻን አልመላትም ያሉም አሉ። እስካሁን ብትሰግደው ኖሮ 30 ደቂቃ የሚሆን ወቅት ወቅቱን የሚያስሰግዳት ጊዜ አግኝታ ውዱ አድርጋ ሶላቱን ሰግዳ የምታጠናቅቅበት ጊዜ አሳልፋ ከሆነ እ ይወጅብባታል የሚሉ ሰዎች አሉ። ቀባ አሁን የተቋረጠችበትም ማለት ነው። አልገባችሁም? ውዱ አድርጋ እየመጣች መንገድ ላይ ሀይድ ብታይ ትክክለኛው ንግግር ምን የለባትም ነው ቀዷ የለባትም። ብትሰግጂ ኖሮ ትሰግጂ ነበር እስካሁን ድረስ አታውቅም። ሀይድ ይመጣል ብላ አልጠበቀችም። ድንገት ነው የመጣው። ስለዚህ ላይ ከልፈ الله ነፍሰን الله تعالى አይዝዛት የለም አይወጅም። አመዛኝ ንግግር ይሄ ነው። ዑለማዎች ዘንድ ራጂሁና ትክክለኛው ዑለማ በጣም ብዙ ሊቃውንቶች ሲሄዱበት ይህንኛውን ነው። አይ አሉ ሌሎቹ ደግሞ ይቺ ሰላሳ ደቂቃ ወይንም አርባ ደቂቃ አሳልፋ ሊሆን ይችላል። ዙሁሩ የሚገባው ስንት ሰዓት አካባቢ ነው? ስድስት ሰዓት ከስድስት ሰዓት ስድስት ሰዓት ከአርባ ምናምን አካባቢ ይገባል። እስከ ሰባት ሰዓት ድረስ ቆይታ ሰባት ሰዓት ሰባት ሰዓት ላይ ብትመጣ ሰባት ሰዓት ላይ ሀይድ ቢመጣ መስገድ አለባት። ለምን ሀያ ደቂቃ ያክል ውዱ አድርጋ ሶላት አያስፈግዳትም እንዴ? ያስፈግዳት ነበር። ስለዚህ ይህን ያክል ጊዜ አሳልፋለች አለባት ቀባ ይላሉ። አይ ስለማታውቅ አይወዝባትም። ይሄ ነው አመዛኙ። ግልጽ ነው። እስካሁን ብትሰግጂ ኖሮ ያሰግድሽ ነበረ ጊዜው ልክ ስድስት ሰዓት ከአርባ አካባቢ ስድስት ሰዓት ከአርባ ሁለት ከአርባ ሶስት ከአርባ አምስት አካባቢ ላይ ብትጠራ ግን የለባትም። ይሄ አመዛኙ የለባትም ወዳለ ይሆናል። በጣም በጣም በጣም አመዛኝ። ለምን ውዱ አድርጋ አታገኘውምና መጀመሪያ የሚበቃት ጊዜ አይደለም እና ያሳለፈችው። ይሄንን ብለዋል። ግን ቀባ የለባትም ያለውን አመልካኛ አድርገው ወስደውታል። ወአማ ኢዳ ደኸለ ከገባ ቅድም መጨረሻ ላይ ብትጠራ ነበር ያልነው። መጨረሻ ሊያመልጥ ሊያልፍ አካባቢ ብትጠራ ብለን ነበር አህካም ያመጣ ነው። አሁን ደግሞ ከመጀመሪያ ገባ ብሎ ሀይዱ ቢመጣባት ነው። የቅድሙ መጨረሻ ላይ ብትጠራ ነው። ያሁን ደግሞ ሲመጣ ወቅቱ ውስጥ ገባ ብሎ ሀይዱ ቢመጣባት ምን ታድርግ? ያንን ጊዜ ነው። አልተገባንም። <coughs> ወአማ ኢዳ ደኸለ ከገባ አለይሃ በዚህ ሴት ላይ ወቅቱ ሶላት የሶላት ጊዜ ከገባ ثم حاضت ወቅቱ ከገባ በኋላ ثم حاضت ሀይዳየች አው ነፊሰት ወይ ወለደች ቀብለ አን ቱሰሊ ከመስገዷ በፊት ወለደች እስካሁን ብትሰግድ ኖሮ ትሰግደው ነበረ ፈልቀውሉ ራጅህ አመዛኙና ትክክለኛው ሐሳብ አነሁ ነገሩ ይህን ይመስላል ላያልዘሙሃ ይችን ልጅ አይወጅብባትም ቀባኡ ቲልከ ሶላት ይችን ሶላት ቀባ ማውጣት አይወጅብባትም እስካሁን ብትሰግጂ ኖሮ እኮ ትሰግጂ ነበር ብለን አንጭንባትም ቀባኡ ቲልከ ሶላት ምክንያቱም ይመጣብኛል ብላ አልጠበቀችም አላሰበችምና አለቲ አድረከት ያገኛቻትን ጊዜ አወለ ወቅቲሃ ጊዜዋን ከመጀመሪያ ያገኘቻትን ጊዜ ቀባ ማውጣት አለብሽ አንላትም አለቲ ይህች ሶላት አድረከት ያገኘቻት የሆነች አወለ ወቅቲሃ በመጀመሪያዋ ጊዜ አግኝታት ነበር ثم حاضت ሀይዳይታ አው ነፊሰት ወይ ንፋስ ሆነች እንጂ ቀብለ አን ቱሰሊሃ ከመስገዷ በፊት ሀይድ መጣባት ከመስገዷ በፊት ንፋስ አመጣባት እንጂ የመጀመሪያውን ጊዜ አግኝታው ነበር። ይህንን ሶላት ቀዷ ይወጅብሻል አንላትም። ግልጽ ነው። አሁን አልገባችሁ ማለት ትንሽ ከበድ ብሏችኋል። ወአማ ኢዛ ደኸለ ከገባ አለይሃ በዚች ልጅ ላይ ወቅቱን ሶላትን የሶላት ጊዜ ገባ፣ ዙሁር ገባ ወይንም አሱር ገባ። ከገባ በኋላ ውዱ አደራ አድርጋ ወደ መስጊድ ስትመጣ ሀይድ ደር ሀይድ መጣ ወቅቱ ሶላትን ثم ሐደት ሀይድ አየች። አሁን ነፍሰት ወይ ነፋሳ እስካሁን ብትሰግድ ኖሮ ዶርማ ብትሰግድ ኖሮ ትደርስ ነበር በል መስጊድ ስትመጣ ነው እንጂ እዛው ዶርማ ብትሰግድ ኖሮ እስካሁን ጨርሳ ነበር። ስለዚህ ይችል ምን አለባት? ቀባ ማውጣት አለባት ይህን ሰላት። እስካሁን ድረስ ለምን አዘገየችው? እንደዚህ አይነት ፍቅር ውስጥ አንገባም። ثم حاضت حيض አየች አው ነፊሰት ወይ ንፋሳ قبل ان تصلي ከመስገዷ በፊት فالقول الراجح አመዛኙ ንግግር እነሆ ነገሩ ይህን ይመስላል لا يلزمها አይወጅባትም አንዲት ልጅ ቀባኡ ቲልከ ሶላቲ ይችን ሶላት ቀባ ማውጣት አይወጅባትም የመጀመሪያዋን ጊዜዋን ያገኘቻትን ግን ሀይድ የቀደማትን ቀባዋን አታወጣትም አለቲ ይቺ ወቅት አድረከት ያገኘቻት የሆነች አወለ ወቅቲያ የመጀመሪያ ጊዜዋን አግኝታት ነበር ثم حضت ሀይድ ቀደማት አው ነፊሰት ወይ ንፋሳ መጣባት እንጂ ቀብለ አን ቱሰሊሃ ከመስገዷ በፊት ይህን ወቅት ቀባ ማውጣት አለብሽ አንላትም ተግባባናል ግልጽ ነው የሚከብድ አይመስለኝም قال ሸኹል እስላም እብኑ ተይሚያ ረሂመሁላህ ምን ይላሉ? ፊ መጅሙዕ አልፈታዊ አሁንም መጅሙዕ አልፈታዋቸው ላይ እንዲህ ይላሉ። ፊ ሀዚሂ አልመስአላ በዚች መስአላ ዙሪያ በዚች ጥያቄ በዚች ነጥብ ዙሪያ እንዲህ ይላሉ። ወልአዝሃሩ ጎላ ያለው ብዙ ረዳት ድጋፍ ያለው ሲደሌል በመረጃ በኩል አዝሃሩ አዝሃር ማለት ምን ማለት ነው? ጎላ ያለው አመዛኙ ንግግር ማለት ነው። አመዛኙ የዑለማዎች አባባል ወለአዝሃሩ ሲደሌል በደልል ዙሪያ መዝሀብ መዝሀቡ አቢ ሐኒፈተ የአቡ ሐኒፋ አካሄድ ወማሊክን የማሊክ አካሄድ ነው። የሁለቱ አካሄድ አመዛኝ ነው። አናሃ ይህች ሴት ላይ የልዘሙሃ ሸይኡን ምንም ነገር አይወጅብባትም ነው ያሉት ሁለቱ ዓሊሞች ደግሞ لأن القضاء قضاء ማለት إنما يجب የሚወጅበው ቢአምሪ ጀዲድ በአዲስ ትእዛዝ ነው። በአዲስ ትእዛዝ ነው የሚወጅብባት በአዲስ ትእዛዝ ነው የሚወጅብባት እንጂ አሁን ምን አላወቀችም ይመጣል ይመጣል ላይመጣም የሚል ነገር ውስጧ የለም። አዲስ እንደገና ነው የሚወጣው በአዲስ ትእዛዝ ይወጣል ወደፊት ወላ አምረ ሁና እዚህ ትእዛዝ የለም። ዩልዚሙሃ ቢልቀባ ትእዛዝ የለም። እዚህ ቀባእን የሚያስወጅብባት ትእዛዝ እዚህ የለም። ወሊአንሃ ምክንያቱም ይቺ ሴት አኸረት አዘግይተዋለች። ተእኺረን ተእኺረን ማዘግየትን ጃኢዘን የሚበቃን ተእኺርና አደረገችው። ምን ችግር አለ? በሙሳፊርነት ሰዓት ቢሆን ወይ ጊዜው ካለፈ ጊዜውን ዝም ብላ ዘግይታ ጫፍ ድረስ ብታዘገየው ሊወጣ አካባቢ ከሆነ አደጋ ውስጥ ትገባለች እንደዚህ አሁን ግን ገና እየተነሳሳች ያለችው። የሚበቃላት ተላፍ ያዘገየችው ተአኸረን ጃኢዝ ነው የሚበቃ ነው። እስካሁን ሰዓት ድረስ ማዘግየት ይበቃላታል አይደል እንዴ? እስከ ሰባት ሰዓት ታስርም ይሁን ዙር እስካልወጣ ድረስ የዙር ጊዜ እስካላለፋት ድረስ ማዘግየት ትችላለች፣ ገፋ ማድረግ ትችላለች። ተአኸረን ጃኢዝ ስለሆነ ያዘገየችው አይወጅብባትም። ጣጣ የለውም ይላሉ እነ አቡ ሐኒፋ አቢ ሐኒፋ ወማሊክ አናሃ ይህች ሴት ላይልዘሙሃ አይወጅብባትም ሸይኡን ምንም ነገር አይወጅብባትም ምኑን ያገኘችው ሴት ናት ምንን ያገኘችው ናት የሶላቱን መጀመሪያውን ክፍሉን ያገኘችው ሴት እና ሀይድ የመጣባት የቀደማት ከመስገዷ በፊት ማለት ነው لأن القضاء قضاء إنما يجب የሚወጅበው بأمر جديد በአዲስ ንግግር ነው፣ ደሊል ባለው ንግግር ነው። ይሄ የለው ወላ አምረ ሁና እዚህ ላይ ትእዛዝ የለም። ይልዚሙሃ ቢልቀባ ቀባ የሚያስይዛት ነገር ምንም የለም፣ ምንም ተአምር የለም። አንድ ሰው ለምሳሌ እንደ ሀይዘኛ እኮ ነው ሰባት ሰዓት ላይ ቢሞት ይችን ዙሁር አልሰገደም ተጠያቂ ነው እንላለን እንዴ? ሰባት ሰዓት ላይ ወደ ዙሁር እየመጣ እያለ ድንገት አደጋ ተፈጠረና ሞተ። ይችን ሶላት እስካሁን ቢሰግዳት ኖሮ ይሰግድ ነበር። እስካሁን ድረስ ለምን አዘገየ? ይህ አይነት ትእዛዝ ይመጣበታል? አይመጣም። የለም። ስለዚህ ይችን ልጅ አትጠየቅም። ለምን እስካሁን ድረስ ያዘገየችው ተአኺረን ጃኢዘን የሚበቃላትን ማዘግየትን ያዘገየችው የሚበቃላትን ማዘግየትን ያዘገየችው አትጠየቅም። ቀባእም የለባትም። ወላ አምረ ሁና ዩልዚሙሃ ቢልቀባ ቀባ የሚያስዛት ነገር ምንም ነገር የለም ደሊል ወሊአነሃ ምክንያቱም ይቺ ሴት አኸረት አዘግይተዋለች ይህን ሶላት ተአኺረን ጃኢዘን የሚበቃላትን ማዘግየትን ያዘገየችው ፈ ይህች ልጅ ገይሩ ሙፍሪጠትን ድንበር የተላለፈች አይደለችም በማዘግየቷ እስካሁን እስከ ሰባት ሰዓት ድረስ አልተግባባን <coughs> አልገባችሁም ገብቷችኋል ولأنها አቡ ሐኒፋና ማሊክ ምን አሉ? መጀመሪያውን ወቅት ሀጊታ ከመስገዷ በፊት ትንሽ ጊዜ እንዳለፈ ከመስገዷ በፊት ሀይድ የመጣባት ሴት ቀባ አለባት። ዞርን ቀባ ታውጣለች። አስርን መጀመሪያ ወቅቱን ብታገኝ መግሪብን፣ ዒሻን የሁሉንም ወቅትን ይህን የሚመለከተው አንድ ጫፍ ላይ ስላየች ዳር ላይ ስላየች ምናምን አይደለም። ቀባ አታወጣም። ምን አሉ ዓሊሞች? ቀባ አታወጣም። ለምን? ዒለታቸው ምክንያታቸው ምን ነበር ሲያቀርቡት? لانها اخرت تاخيرا جائزا تاخيرا جائز ነው የሚበቃላትን ማዘግየት ነው ያዘገየችው። እስከ ሰባት ሰዓት ድረስ ሰው መዘግየት አይችልም እንዴ? ይችላል። እንደፈለገ ማዘግየት ይችላል። እስከ ሰባት ሰዓት ድረስ ጊዜው እስከ እንትን እስከ ማለት እስከ መጣበቡ ድረስ ማዘግየት ይችላል። جائز ነው። ግን ጥያቄ ውስጥ እንዳይገባ ከዚህ አሱርን በጣም መንፋት የለበትም። ያም ሌላ ነው። ራሱን እንትን ቀዶ ያስይዛል ማለት አይደለም። ولأنها مكنات مسكرة أخرت يا زقيته فأخيرا جائزا ينزق على ما زقيتنا يا زقيته فهي في فيها غير مفرطة بمري خلال لفتار اللسل وأما النعم عن لنك في وتكدو سو أو النافي ويرتا سو وإن كان وإن كان يون من كان إمنا نافي وإن كان كاركو وإن كان كل واحد إيان داندو كهونه غير مفرط دمبر خلال لفو أيضا النسو من دزو دمبر خلال لفو ፈኢነማ የፈዓልሁ የሚያደርጉት ለይሰ ቀባአን ቀባ አይባልም በልዛሊከ ወቅቱ ሶላቲ የራሱ የሶላቱ ጊዜ ነው ፊ ሐቂ በሶላቱ ስናነጻጽረው ለምሳሌ ሲተኛ በቃ በሰላም ዝም ብሎ ነው የተኛው ይሄ ማለት ምን ማለት ነው ሙፍሪጥ አይደለም ሰዓቱ ሲደርስ አይደለም የተኛው ጠብቆ በቃ ድንገት እየጠበቀ እያለ ወይንም ኢሻ ሄዳለሁ እያለ እንቅልፍ ያዘውና ተኛ ሲነሳ ሱብሃ ብሏል ልክ በዛን ሰዓት ዒሻ ወቅቱ ነው። ቀባ አይደለም፣ ቀባ አይደለም፣ ራሱ ወቅቱ ነው። በቃ ለምን ዑዙር ናቸው ሁለት ነገሮች። እነመል ዑዙር ዑዝራን ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል። አንሲያኑ መርሳትና ወንያሙ መተኛት ነው ብለዋል። ቀዷን የሚያወጣው አይባልም። ቀዷ ማለት እኮ ምን ማለት ነው? የሆነ ነገር አጉድሏል ማለት ነው። አንድ ሰው ሲያደርግ ይሄ ራሱ ጊዜው ነው። ኢሻም አልፎት ቢነሳ ተኝቶ ወይንም ረስቶት ዙሁርን አልሰገድኩም ዛሬ አለ። ልክ አሱር አዛን ሌላ አሱር አዛን ብሎ አሱር ሊሰገድ አካባቢ ዙሁርን አልሰገድኩም ማለት። ስለዚህ ምን ማድረግ አለበት? ዙሁርን አሁን ይሰግዳል። ቀዷ ነው አይደለም፣ ራሱ ወቅት ነው። በቃ ሰላም ያለው ወቅት ነው። ራሱ ትኩስ ያንኑ ዙሁር እንደሰገደው ነው የሚታየው። ድንበር ካልተላለፈ ገይረ ሙፍሪጥ ከሆነ ገይረ ሙፍሪጥ ከሆነ መዝሙሩን ካስታወሰ በኋላ አንተም መደር አለበት ይጨርሰ የጀመረው ከዛም በኋላ ይሰግዳል። ሌላም ጊዜ ነው። አዎ እንደዛ ነው። እውነት ነው። ሱብሂ እሰበሁ ሰዓት ነው የተባለ ነው የሚመስለው እኮ ሱብሂ እንደዛ ነው እኮ የሚመስለው። ትንሽ ሰዎች ናቸው ሱብሂ ላይ አነስተኛ ሰው ነው የሚመጣው። በቃ ቂራአት ቀርተን ስንወጣ ራሱ እንሰግዳለን እሱ አስራ ሁለት ሰዓት ምናምን አንተ ፀሐይ ወጥቶ ራሱ እንሰግዳለን። ያ ጊዜ አሃ እንቅልፍ በእንቅልፍ አልፎ ስለሆነ ትኩስ ሶላት ናት ይቀዱ አትባልም። ሽር ያለች እንደዛ አይደለም፣ እንደዛ አይደለም፣ እንደዛ አይደለም። እስከዛ ሰዓት ትክክለን እስከዛ ሰዓት አንተ በችከላ ሰዓት እኮ ነገ exam ነው ከተባለ እንደምን የምንጠነቀቀው እንዳይነጋብን alarm ኡን ምኑን ቀስቅሰኝ አስነሳኝ አደራ ለሁለት ለሶስት ሰው ነግረን ትከላ እንዳያልፍ አለ አላህ ሶላት እንደዚህ ዝም ብለን careless ሆነን ተከለን እስከ ዘጠኝ ሰዓት እስከ አስር ሰዓት ቸክሎ መጥቶ መጥቶ አልጋው ላይ ጋር ብሎ ይወስደዋል። ይህ ሱጅህ እንዲያሳልፍ አንስያኑ ወንያው ኡዝር ናቸው ብለን እንደዛ አይቀርም። ላ ሱብሃንአላህ ይሄ በጣም እንደዚህ ኬርለስ መሆን ያ ማዕሲያ ያለበት ሰውየው ራሱ ወላሂ አፊ ነው። በጣም ወንጀለኛ ነው የሚሆን እንደዚህ አይነት ያንን አይደለም ወላ አምረሁና ይልዚሙሃ ቢልቀባ ቀባን የሚያስይዝባት ትእዛዝ የለም። ወሊአናሃ ይህች ልጅ አኸረት አዘግይተዋለች ተአኺረን ጃኢዘን በሚበቃላት መልኩ ነው ያዘገየችው። እስካሁን ድረስ ይመጣል ብላ አልጠበቀችም። ፈየ ገይሩ ሙፍሪጧ ድንበር አልተላለፈችም። ይህች ምንም አይደለም፣ ጣጣ የለውም። ወአመ ናኢም እንቅልፍ የወሰደው አው ወይ ረስቶ ሶላት ያለፈበት ወኢን ካነ ቢሆንም እንኳ ገይረ ሙፍሪጥ ሙፍሪጥ አይደለም ሙፍሪጥ አይደለም አይዘም እሱም ሙፍሪጥ አይደለም ከኢነማ ይፈዓሉ ይህ ሰው የሚያደርገው ለይሰ ቀባአን ቀባአን ነው ቀዷ አይደለም بل ذلك ይህ وقت الصلاة የሶላቱ ራሱ normal ጊዜው ነው حق ለሶላቱ ስትመለከተው ራሱ normal ጊዜው ነው ዙሁርም በአሱር ሶላት ብትሰግደውም እንኳን normal ጊዜው ነው ለምን በመርሳትና በእንቅልፍ ነው የሚያዘገየው غير مفرط ነው ሰውየው። فإنما يفعله የሚያደርግ ሰው የሚያደርገው አሁን ሲሰግደው ቀዷ ሲያወጣው ለይሰ ቀባአን ቀባ አይደለም ይሄ بل ذلك وقت الصلاة የሶላቱ ጊዜ ነው። ሲሐቂ በሱ ፋንታ በሱ ዙሪያ ሲነስተቂሉ ሰውየው ሲባንን ሲነካ ወየዝኩር ሲያስታውስ ሲሰግደው ሲነስተይቅም እንቅልፍ የተኛው ወየዝኩር የረሳው ሲያስታውስ ሲሰግድ ልክ ጊዜው ራሱ ነው በኖርማል እንዳገኘ ነው የሚቆጠረው። ተጋባን አይደል? የሚገርመው የሀይበኞች ግን ቀዷ ብለውታል። ቀዷ ተብሎ ነው። አይሻም ኩና ኑእመሩ ቢቀዷኢ ሲያሚ ወላ ኑእመሩ ቢቀዷኢ ሶላቲ ትላለች። ቀዷን አልታዘዙም። ወላኪን እንትን ላይ መጨረሻ አካባቢ አሱር መጨረሻ አካባቢ ዙሁር መጨረሻ አካባቢ እያናገናኘ ነው ቀዷ እያሉ ነው ዑለማዎች የተናገሩት። ይሄ ለፍዝ ነው። ገይረ መስሩቅ ስለሆነች ምንም ችግር የለም። ራሱ በጊዜው እንደተሰገደ ነው የሚታየው። በጊዜው እንደተሰገደ ነው የሚታየው። የአረፍተ አረፍተ ነገር ወይንም ሉሃን የተጠቀሙት እንዳይመስላችሁ እንታሃ እዚህ ይጠናቀቃል። ኢብኑ ተይሚያ ንግግር አገባችሁ ገብታችኋል። ግልጽ ነው አይደል? በቃ ለማንኛውም ሁክም ከዚህ ላይ ጠንቃችሁ የምትወስዱት ምንድን ነው? አንድ ሴት ለዙሁር ወይንም ለአስር እየተዘጋጀች ወደ ሶላት ልትሄድ እየተዘጋጀች እያለ ድንገት ሀይድ ቢመጣባት እስካሁን ብትሰግጁ ኖሮ ይህን ያክል ጊዜ ጠብቀት ነው እንጂ ብትሰግጁ ኖሮ ተሰግጆ ነበረ ብለን ቀባ አናስወጅብባት ችግር የለውም። ምክንያቱም እነማ አፈረ ተአኺረን ጃኢዘን ነው። ማና ማናቸው ይሄንን ያሉት ማና ማናቸው? አቢ ሐኒፋና ማን ይክናችሁናል? ላ ዩከልፉ ላሁ ነፍሰን ኢላ ውስዓሃ ስለሆነ ኢማሙ ሻፊዒና ኢማሙ አህመድ ደግሞ አለ ነው የሚሉት። ቀባ ይኖርባታል። እስካሁን ብትሰግደው ኖሮ ይወጅብባታል። ብትሰግደው ኖሮ ተሰግደው ነበርና አሱርም ላይ እኮ መጨረሻ አካባቢ ላይ ስትደርስ አሰግደው አትደርስበትም እኮ ዙሁርንም አሰግደው ለዙሁር ለአሱር የማይበቃትም አንድ ረካ የሚያሰግድ ማለት ስምንት ረካ የሚያሰግድ ማለት አይደለም። እዛኛው ጫፍ ላይ ሁክም እንደሰጠን ሁሉ እዚህኛውም ጫፍ ላይ መስጠት አለብን። ዙሁር መጀመሪያ አካባቢ ላይ ዙሁር ሰባት ሰዓት አካባቢ ላይ ሀይድ ከመጣባት ምንድነው የሚሉት ይወጅባል የሚሉት ሰዎች አስርንም ማምጣት አለባት ሁለቱም ይወጅባታል ቀዷ ኋላ ስትቀራ ማለት ነው አሁን ሀይድ ሀይድ ላይ ነው ያለችው ባለፈው ሀይድ የመጣው ምን ሰዓት ነበር አዎ ለዙሁር እየተዘጋጀሁ ነበር ካለች ማንና ማንን ቀዷ ይወጅባታል ማለት ነው አስርንም ትወስደዋለች ዙሁር መጀመሪያ ላይ ከሀይድ ከመጣባት የከለከላት ሁለት ተያያዥ ወቅቶችን ከልክሏታል ስለዚህ ቀዷ ታወጣዋለች ነው ወላኪን ላይ የጅቡ አለይሃ ቀባ ለምን ነብዩ አለይሂ ሰላቱ ወሰላም እዛኛው ላይ ደሊል አለ መን አድረከ ረካዓተን ቀብለ አንተ ቀብለ አንተ ግሩበ ሸምሱ ፈቀድ አድረከ አልዓስር ወመን አድረከ ረካዓተን ቀብለ አንተ ጥሉዐ ሸምሱ ፈቀድ አድረከ ሱብሐ ብለው ተናግሯል። ያንኛው ያመጣልናል። ይሄንኛው ግን ከመጀመሪያ አካባቢ ያለው ኢነማ አኸረ ተእኺረን ጃኢዘን ስለሆነ ችግር የለበትም አይወጅ ብባት ነው። አልገባችሁም? ግልጽ ነው። بدليل ማለት <coughs> الاستحاضة وأحكامها استحاضانا حكمዋን እንመለከት الاستحاضة وأحكامها استحاضانا حكمه استحاضة ማለት الاستحاضة የበሽታ ደም ማለት ነው በበሽታ የሚመጣ ደም ነው الاستحاضة وأحكامها استحاضة እና حكمه በሸሪዓ ያለው ቦታ الاستحاضة استحاضة ማለት ፈየላኑ ደም የደም መፍሰስ في غير وقت يعني ጊዜው ደም መፍሰስ አላ ሰቢል ነዚህ የደም መምታት ይባላል። ነዚህ ማለት ያለማቋረጥ የሚፈስ ደም ነዚህ ይባላል። ሰየላኑ ደሚ እስቲሃባ ማለት ሰየላኑ ደሚ ደም መፍሰስ ነው። ሲገይር ወቅት ያለ ጊዜ ሀይድ ከሆነ ሰየላኑ ደሚ ሲወቅት ነው የሚሆነው። ይሄ ሲገይር ወቅት ያለ ጊዜ የሚመጣ ድንገት ያልጠበቀችው ድንገት በቃ ወይ በጉዳት ይሆናል፣ አቅም በላይ መሸከም ሊሆን ይችላል፣ የሆነ የተለያየ ምክንያት ብቻ ይኖራል። ወይስ ይህን መውሰድ ያዛባባቸዋል? የተለያየ ነገር መድኃኒት በመውሰድ መርፌ በመጠቀም የተለያየ ለሌላ በሽታ ራሱ በሽታ ሲይዛቸው የደም ጊዜው ይማታል፣ ምች ይመታቸዋል። ብዙ ነገር አለ። አልስቲሃባ እስቲሃባ ማለት ከላኑ ደም የደም መፍሰስ ነው። ሲገይር ወቅት ያለ ጊዜው ካልጠበቁት ጊዜ መምጣት አላ ሰቢል ነዚር ደም መመታት ይሉታል። በደም መመታት ማለት አላ ሰቢል ነዚር በጉዳት የሚመጣ የሚፈስ ደም ማለት ነው። አላተቢልነት ምን ዕርቅን ስራቸው በመጎዳቱ የደም ስራቸው ትቧቸው ይሰመል ዓዚል ዓዚል የሚባለው ደም ቱቦ መጎ በመጎዳቱ ምክንያት ማህፀን ግድግዳ ላይ ያለ ሐረግ የመሰለ እንትን የደም ቱቦ ነው። እሱ ሲጎዳ ደም በከፍተኛ ሁኔታ ይመታቸዋል። ዓዚል ይባላል። ይሄ ዕርቅ ዕርቅ ማለት ምንድን ነው? የደም ስር ማለት ነው። በማህፀን አካባቢ ላይ ያለ የደም ስር ነው። እሱ ሲጎዳ ነው ይሄ ነገር የሚመጣው ወይ ይበጠሳል ወይ ይሰነጠቃል። አልስቲሃባ እስቲሃባ ማለት ከየላሙ ደም የደም ፍሰት ነው። ከገይር ወቅት ያለ ጊዜው አላ ሰቢል ነዚህ በደም በመነሳት ምን ዕርቅን ጅማት ስር በመጎዳት ይሰመል አዲል አዲል የሚባለው ማህፀን ግድግዳ ላይ ያለው አዲል ይባላል። እሱ ሲጎዳ ይመታቸዋል ደም ወቅቱም ይሄን ያህል ነው አይባልም። በዚህ ጊዜ የሚመጣል አይባልም። ዝም ብሎ ድንገት ነው የሚመታቸው። አላ ሰቢል ነዚህ ማለት ነው። ነዚህ ምንድን አልኳቸው? በደም መመታት ማለት ነው በከፍተኛ ሁኔታ ደም መጉረ والمستحبة በቃ ሲሐባ ማለት ይሄ ከሆነ ከሐይድ فيلان الدم في وقته المخصوصة المعروفة بتوقع جهين يفت دم من رحمين ينقع رحم المرأة المفتنة ሙስተሐባ ሴትዮዋ ናት። እስቲሐባ የሚፈሰው ደም ነው ያለ ጊዜው አላ ሰቢል እነዚህ በደም በመመታት የእርቅን ስር በመጎዳት ወይ ሰመል አድል አድል የሚባለው ቱቦ በመጎዳት ወልሙስተሐባ ሙስተሐባ ባለቤቷ ናት። ደሙም ይፈሳል። ሙስተሐባዋ አምሩሃ የዚች ሴት ጉዳይ ሙሽኪሉን እጅግ የሚያምታታ ሁክም ነው ያለው ላይ ዑለማ ሁሉ የተምታታ አህካም የሰጠው እዚህ ሙሽኪል ነው በቃ ሙሽኪላት ነው። ለዚህም ዑሰይምን አንድ የሚሉት ነገር አለ። እባካችሁ ይሄ ኪኒን የሚባል ነገር አትውሰዱ። የወሊድ መቆጣጠሪያ ሊሆን ይችላል፣ ወይም ደግሞ ክረድን የሚያዛባ ሊሆን ይችላል። ረመዳንን እንድንጾም ብለው ይወስዱታል ኪኒኑን። ቀጥ ይላል ሀይዱ። ረመዳንን ከጨረሱ በኋላ ይመጣል ደግሞ ለዚህ ብለው ማለት ነው ለዒባዳ ብለው ሀጅ ላይ ድንገት እንዳይመጣብኝና ወደ ኋላ እንዳልዘገኝ ይሉና ኪኒን ይወስዳሉ። ይበቃል ብለው ነው ዑለማዎች ፈትዋ ያሰጡላቸው። ልክ ስትሄድ አሁን ከሶስት ቀን ከአራት ቀን በኋላ ሀይዴ ሊመጣ ይችላል ትላለች። ስለዚህ የሐጅ ሰዓት ደግሞ ደርሶብኛል፣ ወደ ኋላ እንዳልዘገይ ኪኒን ሁሉ ሰጅዱና ኪኒን ይወስዳሉ። ሀይዱ ይቀራል። በዛን ሰዓት ሊመጣ የነበረው ሀይድ ይቀራል። ይህን እንደዚህ አይነት ኪኒን እየወሰዱ ሙሉ በሙሉ ሙስተሐባ እስቲሐባ በስቲሐባ ሆነ ሴቱ ተምታታ ድናቸው ጊዜውን እንትኑን ጊዜውን ሲለቅ ተምታታ በሽታ እየፈጠረ ይህን ነገር አትውሰዱ ባካችሁ። ሀዛ ሸይኡን እኔ በጣም ብዙ መረጃ ደርሶኛል እላካችሁ ነው ያሉት። ይለምኗቸው ብዙ ጊዜ የደም መምታታን እንትን ማለትም የወሊድ መቆጣጠሪያም እኮ እንደዚህ ነው። ወይ ያለ ጊዜው እንዲመጣ ነው ወይ ደግሞ ከጊዜው እንድተላለፍ ነው። መምታት ካለንትን የደም እንትንን ያዛባል። ወል ሙስተሐባ ሙስተሐባ አምሮሃ የሷ ጉዳይ ሙሽኪሉን እጅግ አምታች ነገር ነው። እጅግ የሚያምታታ ሁክም ነው። አስቸጋሪ ማለት ነው። ሙሽኪል ማለት ሙሽኪላ ሙሽኪላ ሙሽኪል ነው። በጣም አስቸጋሪ ሁክም ነው። ለምን ሊስቲባሂ ደሚል ሀይድ ሀይድ እንደም ይመስላል ቢደሚል ኢስቲሃባ ሊስቲባሂ ደሚል ሀይድ ደመል ሀይድ ስለሚመሳሰል بدم የበሽታን ደም ስለሚመሳሰል ብዙ ጊዜ ያምታታል። አንድ ጊዜ ከጀመረ ደግሞ ሊመታት ይችላል ወሩን ሁሉ። ከወሩ ውስጥ የትኛውን ሀይድ ትበለው በወር ውስጥ ማየቷ የግድ ነው። ልታይ ትችላለች። እስከ ዛሬ ያስለመደች ስለሆነ የዛን ጊዜ ሙሽኪል የሆነ አህካም ውስጥ ልትገባ ነው ማለት ነው። <coughs> ገብቷችኋል? ወልሙስተሐባ ሙስተሐባ ሴት የበሽታ ደም ያለባት ሴት አምሯ የዚች ሴት ጉዳይ ሙሽኪሉን እጅግ አስቸጋሪ ጉዳይ ነው። ለምን ሊስቲባሂ ስለሚመሳሰል ደሙል ሐይድ የ حيض ደም የደም حيض የ حيض ደም በ حيض የሚመጣው ደም ስለሚመሳሰል ከምን ደም ጋር የደም استحاضة ከ استحاضة ከበሽታው ደም ጋር የመመሳሰል ባህሪ ስላላቸው የትኛው አሁን ሐይድ ነው ወይስ استحاضة ነው? ዑለማ እዛም ስጠይቅ ሌላ حكم ይሰጧታል፣ እዚህ ስትመጣ ሌላ حكم ይሰጧታል። ራሱ የተዛባ አካሄድ ነው የምትሄደው። በቃ እዛ ስትሄድ አዳሽ እንዴት ነበር? ያ ደግሞ ከለሩ ምን ይመስላል? ሀይድ ይመስላል፣ ጠቆር ያለ ነው፣ ቀላ ያለ ነው፣ እንደዚህ ነው። የተምታታ ሁክም ነው፣ ሙተሐይራ። እንደውም ዑለማዎች ፉቃዎች ምን ይሏታል? መሰአለትን ሙተሐይራ ይሏታል። በቃ የምታማንን ምንም ተጨባጭነት የሌላት የሚይዙትን የሚጨብጡትን የሚያውቁበት መስአላ ብለውታል። في حضانه على قبلتم فإذا كان لكم فإن ك... فإذا كان الدم دم كهنا ينزل منها كذلك لج يمورد كهنا ينزل منها كذلك لج يهبشتا دم يمورد كهنا باستمرار فقد قيلنا في المتات كهنا أو غالب وإذا أرزهني كوروس بعد تقالي قد تقالي ورون هم المتات أو معظم الشهر ويورون أرزهني غالب المتات ሀያ ቀን አስራ አምስት ቀን ታያለች። ከሀይድ ቁጥር እንደው ከተለመደው ቁጥር ውጭ ማለት ነው። ሴት ልጅ ቢገፋ እስከ አስራ አምስት ቀን ልትሄድ ትችላለች። ሰባት ቀን፣ ስድስት ቀን፣ ሶስት ቀን፣ አንድ ቀን፣ አስር ቀን ብትሄድ በጣም እስከ 15 ቀን ነው ሱቃዎች ብትቀራ እተገኘ በመከታተል ነገሩ ቁጥር አልተቀመጠለትም ተባብለናል አይደል? ለሀይድ መጠን አልተቀመጠለትም። እስከ 20 ድረስ ምናምን የምታይ ከሆነ 25 ድረስ ግን በየቀኑ ትንሽ ትንሽ ይወጣል። ደግሞ በተከታታይ ፈሳት እና ትሞታለች ትንሽ የሆነ መጠንቀቂያ ምናምን ነገር ካላት ደግሞ ሁልጊዜ የተወሰነች ነጥብ ነጥብ ነገር ይመጣል። የተወሰነ ፈሳሽ ነገር ከውስጥ ይመጣል። በዚህ ሰዓት ሁልጊዜ ኃይል እየመጣ ነው፣ ደም እየመጣ ነው። እቺ ሴት ከ حيض የትኛውን ጊዜ እቲ ሀባ የትኛው ይሁን? ተምታታ ሙሽክል የሆነ ጥያቄ ነው። فإذا كان الدم ደም ከሆነ ينزل የሚፈሳት ከሆነ منها ከልጅቱ باستمرار በቀጣይነት የሚፈሳት ከሆነ أو غالب الوقت ወይ አብዛኛውን ጊዜ فما الذي تعتبره منه ፈመለዲ እንዴት ነው ተዕተቢሩ የምትቆጥረው ሀይደን ሀይድ ብላ የምትቆጥረው እንዴት ነው ወመለዲ ተዕተቢሩ እስቲሃዳ እስቲሃዳስ ብላ የምትቆጥረው የቱን ነው ላተትሩኩ ተትሩኩ ምን አጅል ሰውመ ወሰላት ሀይድስ የምትለው የቱን ነው እስቲሃዳስ የምትለው ላተትሩኩ ተትሩኩ ምን አጅል ሰውመ ወሰላት ሶላትንና ጾምን የማትተውለት የሆነን እስቲሃዳ የቱን ትበለው حيض ሶላትንና ጾምን የምትተውለት ሀይድ እንዴት ነው የቱን ትበለው በቃ ላተቱ ሶላት ያለውን ተውት፣ እሱ እንዳያንጠጠባሽ። በቃ አጭሩ ምንድነው በስቲምራር የሚመታት ከሆነ ወይ በአብዛኛው ወቅት የሚመታት ከሆነ ደግሞ ፈመለዚ ተዕተቢሩሁ ሚንሁ ሐይዘን ሐይድ ብላ የምትቆጥረው ጊዜ የትኛውን ነው? ወተዕተቢር ፈመለዚ ተዕተቢሩሁ የምትቆጥረው የትኛውን ነው? እስቲሃባ እስቲሃባ የምትለው የትኛውን ነው? የቱን ታደርግ እንዴት ታደርግ ይችላል? ተግባብተናል አይደል? ይህ ከገባችሁ መልስ ይገባናል፣ ችግር የለም። በቀጣይነት የሚመታት ከሆነ አው غالب الوقت አብዛኛው አመዘኝን ጊዜ የሚመጣባት ከሆነ فمن الذي تعتبر منه حيضا حيض بلا يتنون ጊዜ ትጣ ومن الذي تعتبر استحاضة يتنون الكفل استحاضة بالشهادة تبلو ተመሳሳይ ደም ነው በመደዳው እየመታት ነው እንድታደርግ لا تتركوا የማትተውለት ከሆነ استحاضة ላይ ብቻ ነው የምትወስዱ لا تتركوا የማትተውለት የሆነ من اجله لسبلا لاستحاضة بلا ማለት ነው አፍሶ መጾምንም ወሶላተ ስግደትን የማታቆምለት እስቲሃባ የትኛው ነው? ሶላትና ሶምን የምትተውለት ሀይድ ደግሞ የትኛው ነው? እንድሳለ ተጋልተና ይህ የገባችሁ ነው። ጥያቄው እንደ ጥያቄ ይግባችሁ። ምክንያቱም አልኡላ ወሳኔ እያለ መልስ ሊሰጣችሁ ነው። ችግር የለም መልስ ይመጣል። ፈኢነል ሙስተሐበተ አንዲት ሙስተሐባ ሴት የበሽታ ደም ያለባት ዩዕተበሩ ለሃ ለእሷ ይታይላታል። አሕካሙ ጣሂራት የጣሂራቶች ሁክም ነው የሚሰጣት። ሙስተሐባ የጣሂራቶች ሁክም ነው የሚሰጣት። በመደዳውን ይመታታል። የሀይድ ሰዓት ነው አይደለም፣ በበሽታ የመጣ ነው። እንደዛ ከሆነ ትሰግዳለች፣ ትጾማለች፣ መስጊድም ትገባለች። ብቻ ደም እንዳይነካባት እንጂ ቁርአንም ትቀራለች። ክልክል የሆነ በሀይደኛ ላይ ክልክል የሆነ ሁሉ ክልክል አይሆንባትም። እንደ ጧሂራት ነው የምትቆጠረው፣ እንደ ንጹህ ሴቶች ነው የምትቆጠረው ሙስተሐባዋ በበሽታ ደም የተመታችው ሴት ማለት ነው። የበሽታ ደም በበሽታ ምክንያት የሚመጣ ደም እንደ ሀይድ አይቆጠርም። ከሶላትም አያግድም፣ ከጾምም አይገድብም፣ ከመስጊድም አያስቀርም፣ ከቁርአንም አያስቀርም። ተግባባል? فإن المستحاضة مستحاضة يعتبر لها ይታይላታል እንደምንድን ነው የምታይላት አህካሙ ጧሂራት የጣሂራ ሴቶችን አህካም ነው የምትይዘው ሙስተሐባ ሴት ወቢናአን በዚሁ ላይ ስንጓዝ አላዛሊክ ወቢናአን አላዛሊክ በዚሁ ላይ ስንጓዝ ፈኢነል ሙስተሐባ ሙስተሐባ የበሽታ ደም ያለባት ሴት ለሃ ሰላቱ ሐላት ሶስት አይነት ባህሪ ይታይባታል። ከሶስቱ ባህሪ አትደለም። ሶስት ውስጥ ማምጣት ብቻ ነው። ከሶስቱ ባህሪ አንዱ ከሆነች ያንን አንዱን ባህሪ ተከትላ ሁክሟን ትይዛለች ማለት ነው። በበሽታ ደም የተመታችው ሴት ሶስት ባህሪ ነው ያላቸው ሴቶች በበሽታ ደም ሲመቱ ሶስት ባህሪ ያላቸው ከሶስቱ ባህሪ አይወጡ ወይ ይህንኛው እናት ወይ ያንኛው ወይ ያንኛው እናት በዛ ውስጥ ለሶስቱ አህካም ተሰጥቷል። ያንን የሶስቱ አህካም የትኛው ውስጥ ነው ብላ ከሶስቱ አንድ ባህሪ ውስጥ ራሷን ተመድብና ያንን ራሷን የመደበችለትን ባህሪ አካሄድ መያዝ ብቻ ነው። ሶስቱ ባህሪያት ውስጥ ይመጣሉ። ገብቷችኋል? ለምንድን ነው ሙሽኪል የሆነ ግን ታታባታል። እሷም ለዑለማም አስቸጋሪ ነው። እነሱም ሶስቱ ሀል ውስጥ ነው የሚመድቡት። ሶስቱን ሀል ስናይ ይገባናል። ምን ምን አይነት ጥያቄ ያስነሳባታል? በቃ ይቺ ሴት فما الذي የትኛውን تعتبر منه حيضا حيض ብላ የትኛውን ክፍል ስትቀረው ነገዳውን የሚመታት ከሆነ አንድ ወር በተከታታይ የሚመታት ከሆነ ከአንድ ወር ውስጥ የቱ አስሩ ቀን የመጀመሪያው መካከል ላይ ያለው አስሩ ቀን መጨረሻ ላይ ያለው አስሩ ቀን የትኛው حيض ብላ እንደምትቆጥረው የሚታጣባታል። حيض የትኛው ነው? ወመለዴ ወመለዴ ታዕተቢረሁ ኢስቲሓባ ይህ የበሽታው ስር የትኛው ነው ብላ ይምታታባታል። አለዴ ይህ በሽታ ደም ደግሞ ላተስሩኩ ምን አጅሊ ለሱ ብላ የማትተውለት የሆነ الصوم ጾምን ከመጾም ወሶላተ ሶላትን ከመስገድ የማትቆጠብነት የማያግዳትን የሆነ استحاضة የትኛው ነው? የሚያግዳት ሀይድስ የትኛው ነው? የትኛው ነው? ይምታታባታል። ከሶላትና ከጾም እስቲሃባ አይከለክልም እንዴ? አዎ فإن المستحاضة የበሽታ ደም ያለባት ሴት يعتبر لها ይታይላታል አህካሙ ጣሂራት የንጹህ ሴቶች ባህሪ ነው የሚታይላት። የንጹህ ሴቶች አህካም ነው የሚሰጣት። የበሽታ ደም ያለባት ሴት ግልጽ ነው። ያ ማለት ምን ማለት ነው? እስቲሐባ እስቲሐባ ደም ያለባት ሴት ምን ታድርግ? ሶላትም ትሰግዳለች፣ ጾምም ትጾማለች፣ ቁርአንም ትቀራለች፣ ጠዋፊል በልካዕባ ትችላለች ማለት ነው። አህካም ጠሂራትን የሚሰጣት በቃ በጥቅል ወቢናአን በዚሁ ላይ ስንንደረደር አላ ዛሊክ አሁን ባሳለፍነው ላይ ፈኢነል ሙስተሐባ አንድ በሽታ ደም ያለባት ሴት ለሃ ሰላቱ ሐላቲን ሶስት ባህሪያቶች አላት። በሽታ ደም ሲመጣት ሲመጣባትና ሲያጠቃት ከሶስት ባህሪ አንዱ ናት። ሶስት ባህሪያቶች ኢንሻአላህ ነገ እንቀራቸዋለን። አይቻልም?